ይህ ክፍል ስምንት የሲራ ትምህርት ነው። ብስምላህ ራሕማን ራሒም አልሐምዱሊላህ ረብ ልዓለሚን ወሰላቱ ወሰላም ዓላ አሽረፍ ልአንቢያኢ ወልሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሰሓበቲሂ አጅማዒን። ውድ የፕሮግራማችን ተከታታዮች አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ። ባረከላሁ ፊኩም። በዛሬው ደርሳችን የምናየው ነቢዩ ሰለላሁ ዐለይሂ ወሰለም በአጠቃላይ ከነቢይነት በፊት የነበራቸውን ጥቅልል ያለ ሁኔታን የምንዳሰስበት ይሆናል። ከዚህ በፊቱንም እየደገም ነው ማለት ነው። ካነ ነቢዩ ሰለላሁ ዐለይሂ ወሰለም ቀድ ጀመዐ ፊ ነሽአትህ ኸይረ ማ ፊ ጠበቃት ናሲ ሚን ሚዛት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከልጅነት ዕድሜያቸው ጀምሮ ከተለያዩ ሰዎች ላይ የነበሩ መልካም ባህርያትን ሁሉ አጠቃለው የያዙ ታላቅ ሰው ነበሩ። ወደር የሌላቸው ነበሩ። ወካነ ጠራዘን ረፊዐን ምን አልፍክሪ ሳኢብ ወነዘር ሰዲድ ወናለ ሐዘን ዋፊረን ምን ሑስን ልፈጢራ ነቢዩ ሰለላሁ ዐለይሂ ወሰለም ያዕኒ አስተሳሰባቸው ቅን እንደዚሁም ጥልቅና በጣም ቀጥተኛ የሆነ አመለካከት ነበራቸው። አስተዋይ ናቸው። ነቢዩ ስ ሰለም ሲበዛ አስተዋይ ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም ዝምታ ያበዙ ነበር። በጣም ነገራቶችን በጥልቀት ያስቡ ነበር፣ ያስተነትናሉ። ይሄ ባህሪያቸው ይሄ ልምዳቸውና ተስጧቸው ደግሞ ሐቅን ለመፈለግ ጥረት እንዲያደርጉ ጋብዟቸዋል። ወካነ የስተዒን ቢሰምትሂ አጠዊል ነቢ ስለ ላ ሰለም ዝም ይሉ ነበረ። ይሄ ትክክለኛና መልካም ስነ ምግባር መሆኑን ከዚሁ እንገነዘባለን። ሰው ዝም ካለ ያኒ ረዘም ያለ እቅድ ወይም ደግሞ ነገራቶችን በጥልቀት ለማየት ያስችለዋል። ዝምታን የሚያበዛ ሰው ሐኪም ነው፣ ጥበበኛ ነው። ይሄ ባህሪ ይንጸባረቅባቸው ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም ያኒ የበርካታ ሰዎች ወይም በአንድ ሰው ላይ ልታገኝ የማትችለውን አንድ ሰው በአንድ ነገር ጥሩነት ሊኖረው ይችላል። የሆነ ኳሊቲ ይኖረዋል እያንዳንዱ ሰው ማለት ነው። ሁሉንም ግን ሁሉንም በጎ ነገሮች ግን በአንድ ሰው ላይ ማግኘት ያስቸግራል። በሆነ ጊዜ አንዱ ምን ይላል ያኒ ለጓደኛው ባለቤት እንዲፈልግለት ይነግረዋል። ሲነግረው መልኳ እንደዚህ የሆነ ጸጉሯ እንደዚህ የሆነ ዘሯ እያለ በርካታ ነገሮችን ይነግረዋል። ይህ ወንድሙ ምን ይለዋል? የኔ ወንድም ፍላጎትህ እና ምኞትህ በጣም ደስ ይላል። ነገር ግን እኔ እነዚህ የጠቀስካቸውን ባህሪያቶች በአንዲት ሴት ላይ ማግኘት ግን ያስቸግረኛል እና አመለካከትህን አስተካከልና ወሳኝ ወሳኝ ነጥቦችን ካገኘ ሌሎቹን ማለፍ ይገባሃል። ያለበለዚያ እነዚህን ሁሉ በአንድ ሰው ላይ ማግኘት አልችልም ያለበትን ጉዳይ ያስታውሰኛል ይሄ ነገር። አንድ ሰው አንድ የሆነ ባህሪ ይኖረዋል። እውነተኛ እውነት ተናጋሪ ሊሆን ይችላል። ነገር ግን ለምሳሌ ይሄ ዝምታ ላይ ሊኖረው ይችላል። ሌላኛው ሰው ደግሞ ያኒ ቅን አስተሳሰብ ብቻ ሊኖረው ይችላል። እንደዚህ ረሱል ግን ሰለላሁ ዐለይሂ ወሰለም በበርካታ ሰዎች ላይ የተሰባሰቡ የሆኑትን እሳቸው ለተሰባስቦ እናገኛለን ማለት ነው። በአንድ ሰው ብቻ ሊገኝ የማይችል በማይችል መልኩ እሳቸው ሰብስበው ለዚህም ነው ረሱል ከተላኩ በኋላ አላሁ ስብሓነሁ ወተዓላ ወኢነከ ለአላ ሁሉቅን ዓዚም ይላቸዋል። ታዲያ ይሄ የነበራቸው አኽላቅ ሐቅን እንዲፈልጉ ረድቷቸዋል። ሐቅን እንዲፈልጉ እንዴት ነበር የረዳቸው? ነቢ ሰለላሁ ዐለይሂ ወሰለም ዋህይ ከመምጣቱ በፊት ይሄ ባህሪ በጣም ይንጸባረቅባቸው ነበር። ረዘም ያለ ዝምታቸው፣ ያኒ በጥልቀት ማሰባቸው፣ ይሄ ይሄ ሁሉ የሚታወቁበት ነገር ነበረ። ነቢ ስ ሰለም የዱንያን እንቅስቃሴ በጥልቀት ያዩ ነበር። የሰዎችን ጉዳይ ያሉበትን አህዋል፣ የማህበረሰባቸው ልምዶችና ባህሎች ይመለከቱ ነበር። እሳቸው ተሳታፊ አልነበሩም በብዙ ነገራቶች ለዚህም ሲባል በእሳቸው ዘንድ በጥንቃቄ የምታዩትን የማህበረሰባቸውን ባህል ወይም ልማድ፣ ወግ በጥንቃቄ እያዩ ይሳተፉ ነበር እንጂ ዘው ብሎ አይገቡበትም። ወላ ያእኩል مما ذبح على النسب ولا يحضر للأوثان عيدا ولا احتفالا نبي صلى الله عليه وسلم لطاوتاويان يتعرض النقر اندزهم ببعالاتو تشاتشو لاي اي ساتفهم نبر قال جنة تشاتشو جمرو كبعد أملكو يراقو نبرو የጣዖት አምልኮ ፈጽሞ አያውቁም ነቢ ስ ሰለም ላትና ኡዛን ለመሐላ እንኳን ነቢ ስ ሰለም አይጠቀሙም ነበር አይጠቀሙም ብቻም አልነበረም ይጠሉ ነበር ይጠሉ ነበር حتى لم يكن شيء أبغض إليه منها በከፍተኛ ደረጃ ይጠሉ ነበር ነቢ ስ ሰለም አላህ ከክፉ ልምዶች እንደጠበቃቸው ምንም የሚያጠራጥር ነገር የለም ለትልቅ ነገር እያዘጋጃቸው በመሆኑ በልጅነታቸው እንደ ማንም ሰው በአንዳንድ አጉል ጨዋታዎች ላይ ለመሳተፍ ያስባሉ ነገር ግን ባሰቡ ጊዜ ጣልቃ እየገባ ያን ነገር እንዳያደርጉ የሚያቅባቸው ነገር አለ። ያም መለኮታዊ ኃይል ነው፣ ከአላህ የሆነ ማለት ነው። ኢብን አልአሲር ባስተላለፉት ዘገባ ረሱሉ ሰለላሁ ዐለይሂ ወሰለም ያኒ ምን ብሏል? ከእስላም በፊት ወይም ጃሂልያ ሰዎች ይፈጽሙ የነበሩትን ድርጊቶች ለመፈጸም ያሰብኩት ሁለት ጊዜ ብቻ ነበር ይላሉ። በሁለቱም ጊዜያቶች አላህ አቅቦኛል አሉ። ማ ሀመምቱ ብሸይን ምማ ካነ አህሉ ልጃሂልያ ያዕመሉነ ገይረ መረተይኒ ሁለት ጊዜ ብቻ ነበር ይሄን ነገር ያሰብኩት አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ኩለ ዛሊከ የሑሉ ላሁ በይኒ ወበይነሁ ያን ነገር እንዳልፈጽም ታዳ ሁሌም አላህ በእኔና በዛ ጉዳይ ይገባና ያግደኛል። ثم ما هممت به حتى አክረመኒ ቢሪሳለትህ ከዛም በኋላ አንዳች ነገር ተመኝቼ እንኳን አላቅም አላሁ ስብሓን ወተዓላ በነቢይነት እስከ አላቀኝ ድረስ አሉ ይሄ ትልቅ ያኒ ዜና ነው ረሱል ስለ ላሁ ሰለም እስከ ነቢይነታቸው ድረስ አስቤውም አላውቅም ነበር የሚሉት አስቤውም አላውቅም ነበር የሚሉት። አንድ ሌሊት በመካ ከፍታ ላይ አብሮኝ ፍየል ሊጠብቅ የነበረውን እረኛ ወደ መካ ሄጄ ሌሎች ወጣቶች እንደሚጫወቱት እኔም ልጫወት ስለሚፈልግ ፍየሎችን ጠብቅልኝ አልኩት። ፍቃደኛ ሆነ። እኔም ከከተማዋ ዳርቻ እንደደረስኩ የዘፈን ድምፅ ሰማሁ። ይህ ምንድን ነው ስል ጠየቅኩኝ የእገሌና የእገሊት ጋብቻ ነው ተብሎ ተነገረኝ። ዘፈኑን ለማዳመጥም ቁጭ አልኩኝ። በዚህን ጊዜ አላህ ስብን ወተዓላ ጆሮዬን ደፈነብኝና ምንም እንዳልሰማ ሆንኩ። ተኛሁኝ አሉ። ከእንቅልፍ ያነቃኝ የፀሐይ ሙቀት ነበር አሉ ረሱል ሰለላሁ ዐለይሂ ሰለም ከዛም በኋላ ተመለስኩኝ አሉ ወደ ጓደኛ ወደ ባለንጀራዬ ተመለስኩኝ። እሱም ጠየቀኝ፣ የሆነውን አጫወትኩት አሉ ነቢ ስ ሰለም። ሲመለሱ ጓደኛቸው እንዴት ነበር እንዴት ነበር ሰርጉ ተጫወትክ እንዴ እንደዛ ነበር እንግዲህ የሚለው ያን ነው የሚፈልገው እሱ ነቢ ስ ሰለም የሆነውን ነገር አጫወትኩት አሉ ፈአክበርትሁ ثم قلت ليلة أخرى مثل ذلك በሌላም ጊዜ ይህንኑ በዚህ መሰረት አልኩኝ ነገርኩኝ አሁንም ልሂድ ብዬ አልኩት ودخلت بمكة فأصابني مثل أول الليلة ልክ በመጀመሪያው ቀን ያጋጠመኝ ነገር አሁንም አጋጠመኝ። ሱመማ ሀመምቱ ቢሱ ከዚህ በኋላ ምንም አጉል ነገር አስቤው አላውቅም አሉ ረሱሉላሂ ሰለላሁ ዐለይሂ ወሰለም። ይህን ሀዲስ ዘገባው ትክክል ነው፣ ትክክል አይደለም በሚለው ላይ ኪላፍ አለ። አላኩል ያህልን ግን በዚህ ጉዳይ ላይ ረሱል ሰለላሁ ዐለይሂ ወሰለም ከነቢይነት በፊት የነበራቸውን ሁኔታ በዚህ መልኩ አስቀምጧል። ከዚህ የምንረዳው አላህ ነቢዩን ሰለላሁ ዐለይሂ ወሰለም እንዴት ይጠብቃቸው እንደነበረ ነው። ለዚህ ትልቅ ሪሳላ እያዘጋጃቸው እንደሆነ የምንገነዘብበት ነው በቀላሉ ማለት ነው። ይሄ ግልጽ ነው። ወረወል ቡኻሪ عن جابر بن عبد الله قال بخاري كجابر بن عبد الله عند ورط لما بنيت الكعبة ذهب النبي صلى الله عليه وسلم وعباس ينقلان الحجار عباس إن النبي صلى الله عليه وسلم دنجاي الشقة منبر بكعبة جنباتا فقال عباس النبي صلى الله عليه وسلم اجعل إذارك على رقبتك يعني አባስ ረሱል ምን ብሎ ነበር? ድንጋዩ እንዳይጎዳ ወይም እንዳይጎረብጥ ሽርጥህን አውልቀህ ከአንገትህ ላይ እሰረው አላቸው። ነቢዩም ስለ ላሁ ሰለም እንደተባሉት አደረጉ። በዚህን ጊዜ ራሳቸውን ስተው ወደቁ። ነቢ ስ ሰለም ራሳቸውን ስተው ወደቁ። ለምን ፈቀረ ኢላ አልአርድ ምድር ላይ ወደቁ። ከዛ በኋላ ራሳቸውን ሳቱ። ከጥቂት ጊዜ በኋላ ነቁ። እዛ ኢዛሪ ኢዛሪ አሉ። ፈሸደ አለይህ ኢዛርሁ ወፊ ሪዋየትን ያኒ ነቢ ስለ ላሁ ሰለም ሽርጣቸውን ወደ ላይ አድርገው ስላነሱ ሽርጣቸውን ከላያቸው ላይ ስላነሱ ራቁታቸውን ነው የሚሆኑት። በዚህን ጊዜ ይሄ አውራቸው እንዳይታይ ይሄ ነገር ትክክል ባለመሆኑ ራሳቸውን ስቶ እንዲወድቁ ተደረጉ። ከዛም ሽርጤን ሽርጤን ሲሉ ሽርጣቸውን አሰሩላቸው። ከዛች ቀን ጀምሮ ያኒ በኋላ ህብረተ ገላይን ተገልጦ አያውቅም ነበራት ነቢ ስ ሰለም ነቢዩ መሐመድ ስ ሰለም ከወገኖቻቸው መካከል በመልካም ስብዕና በበጎ ስነ ምግባር ይታወቃሉ። وكان النبي صلى الله عليه وسلم يمتاز في قومه بخلال عذبة وأخلاق فاضلة وشمائل كريمة فكان أفضل قومه مروءة وأحسنهم خلقا وأعزهم جوارا وأعزمهم حلما وأصدقهم حديثا وألينهم عريكا النبي صلى الله عليه وسلم ባህሪያቸው በጣም ያማረ ነበር። ከሰው ጋር ተግባቢ፣ ታጋሽ፣ እውነተኛ፣ ልስልስ፣ ንጹሕ፣ በጎ ሰሪ፣ ቸር፣ ቃላቸውን የሚያከብሩ የሰው አደራ የሚጠብቁ እንደው በአጠቃላይ መልካም የተባለ ሁሉ በሳቸው ላይ ተሰባስቧል ማለት ይቻላል። ይቅር ባይነት ማንም አያክላቸውም። አማና ጠባቂ ነበሩ። መሐመዱል አሚን የሚለው ስም ነቢይ ከሆኑ በኋላ አይደለም ያገኙት፣ ከነቢይነት በፊት ነበር የተሰጣቸው። እነዚህ አውሳፎች ወይም መልካምና በጎ የሆኑ ባህሪያታቸው እሳቸውን ይህን ስም እንዲጎናጸፉ አድርጓቸዋል። ያዕኒ ኸዲጃ ረዲየላሁ አንሃ ነቢዩ ስለ ላሁ ሰለም ዋህይ ወርዶላቸው በጣም ደንግጠው ወደ ቤት በመጡ ጊዜ ትል የነበረውም ይህንኑ ነበረ። ስታስታውሳቸው የነበረው ይህን ባህሪያቸውን ነበር። ምክንያቱም እነዚህ ነገሮች አላህ ዘንድ ተወዳጅ እንደሆኑ ያውቁ ስለነበረ አንተ ችግረኞችን የምትረዳ የታረዘን የምታበላ የምታለብስ የተራበን የምታበላ እንግዳ ተቀባይና አስተናጋጅ እንደዚሁም በቁርጥ ቀን ደራሽ እያለች ያኒ ስለሳቸው ታስታውሳቸው ነበር። ወየሕምሉ ልከል ወየክስቡ ልማዕዱም ويقرئ الضيف ويعين على نوائب الحق አንተ ይሄ ባህሪ ስላለህ አላህ ስብሓንሁ ወተዓላ ያኒ አይበድልህም፣ ለክፉ አሳልፎ አይሰጥህም ትላቸው ነበረ። እነዚህ የመልካም ሰው መገለጫ ናቸውና ንጹሕ ልቦና፣ ንጹሕ አስተሳሰብ፣ ንጹሕ ልብ፣ እውነት ተናጋሪ፣ አዛኝ፣ ሩህሩህ፣ ችግርተኛን የሚያቀርብና የሚረዳ፣ የተራበን የሚያበላ፣ የታረዘን የሚያለብስ፣ የተበደለ ሰው ጎን የሚቆም ያዕኒ ውዳቂና ርካሽ የሆኑ ቦታዎች ላይ ፈጽሞ የማይገኝ ሰው መቼም ቢሆን ማለት ነው መቼም ቢሆን በዛ በተወለደበት ማህበረሰብ ውስጥ ያ ሰውና ሌሎች ሰዎች እኩል ናቸው ብሎ ማመን አይቻልም። እነዚህ የጥሩ ስነ ምግባር ባለቤቶች በማህበረሰቡ ዘንድ ትልቅ ስፍራ ይኖራቸዋል። በዚህም ብዙ ነገር ያገኛቸዋል። ብዙ ጥቅሞችን ይጎናጸፋሉ። ተቆጥሮ የማያልቁ በርካታ ነገሮችን ያገኛሉ። ይህም ባህሪ የተላበሰ ሰው ጥሩ የሆነ ሰው አንድ በማህበረሰብ ውስጥ ይወደዳል ይወደዳል። እያንዳንዱ ሰው እንደ ራሱ አካል አድርጎ ነው የሚያየው። ቢናገር ይደመጣል፣ ብለምን ይሰጣል። ብዙ ብዙ ብዙ ነገሮችን ማለት እንችላለን። በእነሱ ላይ ቢመረጥ ይደሰታሉ። ምክንያቱም አይበድለንም ብሎ ስለሚያምኑና ይህንንም ባህሪው ስለሚያውቁ ይሄ ሁሉ ባህሪያቸው የነቢዩ ሰለላሁ ዐለይሂ ሰለም በጥልቀት ማሰብ ያኒ ስለ ማኅበረሰባቸው ጣዖት ማምለክ ያሳስባቸው ነበር። ትክክል ነው ብሎ ቢያምኑ ኖሮ ባልጠሉ ነበር። በዚህ እሳቸው ይታወቃሉ። የዛም ማህበረሰብ ውዳቂ የሆነውን ልማድ አይከተሉም። መጥፎ ነገሮቻቸውን አልሰሩም። በዚህ አላሁ ስብን ወተዓላ ያኒ ለዚህ ለትልቅ አጀንዳ እያዘጋጃቸው በመሆኑ ተንከባክቦ እንዳሳደጋቸውና እንደጠበቃቸው የምንረዳበት አጋጣሚ ነው ይሄ። ከዚህ ከረሱሉላህ ስለ ላ ሰለም የምንማረው ከሳቸው ስነ መግባር ከሳቸው ባህሪ የምንማረው ያኒ ብዙ ነገር ነው። ቅድም ነው እኛ ራሳችን ባለንበት ማህበረሰብ ውስጥ ባለንበት ቦታ ውስጥ መጥፎ የማንሰራ ከሆን ታማኝ ከሆን በእነዚህ መልካም ስነ ምግባሮች ሀታ ካሃፊር እንኳን ሳይቀር ለዛ ሰው ይወግናል፣ ይወደዋል፣ ሁሉም ይወደዋል። አላህም ዘንድ ይሄ ሰው ይወደዳል ማለት ነው። የረሱል ስለ ላሁ ሰለም ባህሪ ወይም በአጠቃላይ ህይወታቸው ያኒ ከእስልምና በፊት ወይም ከነቢይነት በፊት በአጭሩ ይሄን ይመስላል። አላህ ስብሓን ወተዓላ ፍቃዱ ከሆነ ከአሁን በኋላ በነቢይነት ጥላ ስር ደግሞ ያሉትን ታሪኮቻቸውን ለማየት እንሞክራለን። እስከዛው ድረስ ወቢላሂ ተውፊቅ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።